السلام عليكم ورحمة الله وبركاته الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين إخوتي وأخواتي في الله نتدارس اليوم من كتاب بلوغ المرام من أدلة الأحكام في كتاب البيوع باب الإقرار باب الإقرار رقم الحديث 762 762ኛው ሐዲስ ላይ ነው የምንገኘው ሐዲሱ አቢ ذر رضي الله عنه من يقرأ المتن فليتفضل مشكورا او مشكورا السلام عليكم ورحمة الله وبركاته أستاذ بسم الله الرحمن الرحيم الحمد لله رب العالمين عليه الصلاة والسلام رسول الله صلى الله عليه وسلم باب الإقرار عن أبي ذر رضي الله تعالى عنه قال قال لي رسول الله صلى الله عليه وسلم قل الحق ولو كان مرا وصححه ابن حبان في حديث طويل طيب باب الاقرار ስለ ኢቅራር ይገልጻል ኢቅራር ማለት ማመን ማለት ነው ይሄን ነገር እንደ ወስደሃል እንደ ከተባለ አዎ ካለ ኢቅራር ይባላል የተከሰውን ክስ ማመን እንደማለት ነው የተወነጀረው ወንጀላ አምኖ መቀበል ማለት ነው ኢቅራር ማለት ቀረ ሸይኡ في مكانه قرارا بمعنى ثبت وسكن አንድ ነገር ሆነ ቦታ ላይ ሲረጋጋና ሲጸና ምን ይባላል ቀረ ሸይኡ ይባላል ይሄ ነገር ጸንቷል ማሻአላህ ይባላል ለመደ እንደምንለው ሸሪዓዊ ፍቹ ከሆነ ደግሞ ኢዝሃሩ ሙከለፍ ሙክታር ማ አለይሂ ኢቅራር ማለት አቅመ አዳም አቅመ ሔዋን የደረሰ ሰው ሳይገደድ ያለበትን እዳ የታማበትን ወንጀል ወይም ክስ ማመን ማለት ነው طيب እንግዲህ በብዙ ነገር ሊሆን ይችላል ወይ እከሌ ወክሮኛል በሚል ወይ እከሌ ሹሞኛል በሚል የከሌ ወራሽ ነኝ በማለት ነው በማለት በጽሁፍም ሊሆን ይችላል በቃላትም ሊሆን ይችላል ማመኑን በሚያረጋግጥ ነገር ማመን ኢቅራር ይባላል ኢቅራር እንዲያ ወንጀል ሰርታል እንዲያው ካለ ሰውየው ከዚህ በላይ ምን ፈልጋለን ምስክር አመነ ራሱ ስለዚህ ኢቅራር በቁርአን ተረጋግጧል በሐዲስም በእጅማዕም በቂያስም ቁርአኑ ወልዩምሊ للذي عليه الحق ሐቅ ያለበት የሰው ገንዘብ ያለበት ሰው ያለበትን ነገር ይናገር ይላል አላህ እከሌ ላይ ይሄን ያክል ገንዘብ የከሌ ይሄን ያክል ገንዘብ አለብኝ ብሎ ይናገራል ሌላው ደግሞ አቶ ከሌ አለበት ብሎ ይጽፋል ምስክር አለ አለቀ ስለዚህ ኢቅራር ነው የሚገልጸው ወልዩምሊ للذي عليه الحق የሚለው واما السنه سنه ما حديثما فما في البخاري በቡኻሪ ውስጥ ያለና ወሙስሊም ያለነው ወግዱ ያ ኡነይስ الى امراتي هذا فإن اعترفت فرجمها ትናንት የቀራ ነው ሐዲስ ካረሳችሁት ትናንት ቀር ዛሬ አይረሳም አንተ እከሌ ሄዲና ይቺ ሴት ካመነች ያው እርምጃ ውሰድባት እያሉት ነው ካመነች ማለት አለብኝ አዎ ሰርቻለሁ ካለች ኢቅራር ይባላል اجمعوا فان المسلمين اجمعوا على ان الاقرار حجه شرعيه على المقر አንድ ሰው እንዲህ ነገር አለብኝ ብሎ ካመነ በዚያ ነገር ላይ መተግበርና መፈጸም ይቻላል በሚለው የዑለሞች አንድነት ድምጽ ተረጋግጧል ነው طيب ቂያሱ መቼም አእምሮ ያለው ሰው لا يقر على نفسه بشيء ضار بنفسه او ماله የሚጎዳውን ነገር መቼም አንድ ሰው አያምንም አንድ ሰው አእምሮ ጤናማ ሆኖ የሚጎዳውን ነገር እንዲህ አለ ብሎ አይናገርም የሚጎዳ ስን ገብቷቸዋል ገንዘብ አለብኝ ማለት የሚጎዳ እንዳትሉኝ ያው ሰው ሀቅ ካለበት ያን ነገር ቢነሳለት ነው የማይጎዳው ሰውየው የሰው ሀቅ በልቶ ከቀረ ይጎዳል ስለዚህ ጤናማ የሆነ ሰው አዎ እንዲህ ገንዘብ አለብኝ ካለ የሚጎዳውን ነገር አይደለም የሚጠቅመውን ነገር ነው የሚናገረውና ይሄ ቂያሱ ራሱ ያመነ ሰው በእምነቱ ይተገበራል እርምጃ ይወሰዳል የሚለው ነገር ያስኬዳል በቂያሱም ነው طيب ግን ማመን ማለት በራስ ላይ ብቻ ነው በራስ ላይ ማመን ማለታችን ነው አለብኝ ብሎ እንጂ አቶ ከለ እንዲህ አለበት እያለ የሚያምን ማለት አይደለም ቃሲሩን على نفسه መሆን አለበት على نفسه ሙቅሪ لا يتعداه الى غيره ያ የሚያምነው ነገር ራሱ ላይ የሚያልቅ ነገር መሆን አለበት ሌላ ነው ሁሉ የሚያነካካ መሆን የለበትም ነው ምክንያቱም አማ لان المقر እንዲህ አለብኝ ብሎ የሚያምን ሰው لا ولايه له الا على نفسه በራሱ ላይ እንጂ በሰው ላይ ስልጣን የለውም ስለዚህ የሚያምነው እምነት በራሱ ላይ እንጂ ሌላውን አይወክልም ነው እከለም እከለም ሰርቷል ብሎ ቢናገር ቢያምን አረ ነው እንደ ብሎ አያዝኛ ነገር በለጥም የራሱን እንይዛለን ሌላውን ደግሞ ከራሱ ከሰውየው እንሰማለን እንዲያል ወጂ ተወንጅልሃልና አንተ እንዴት ነው ተብሎ ደግሞ ይጠይቀዳኛው ያም ካመነ እንቀበለዋለን ካላመነ ምስክርም የሚፈልገው እንደገና ሌላ طيب ቀጣው ወደ ሐዲሱ ልግባላችሁ وعن ابي ذر رضي الله عنه قال قال قال للنبي صلى الله عليه وسلم قل الحق ولو كان مرا وصححه ابن حبان من حديث طويل ረጅም ሐዲስ ነበረ ረጅም ሐዲስ ነበር እና አቡ ዘር ምን አሉ ቃለ ለነብዩ ነብያችን ለኔ ብለውኛል አሉ ያ አባ ዘር ብለው አንተ አቡ ዘር ሆይ ቁል الحق እውነትን ተናገር ولو كان مرا ቢመርም مر ታቀላችሁ የሱዳን መጠጣ ለሙር የሚባል መሰለኝ ቡቅሬ እንደምንለው ያለ ነገር እሱ አይደለም በጣም የሚመር ማለት ነው እውነት ነገር እንደ ሬት ይመራል ይባላል ስለዚህ እውነትን ነገር ቢመርህም ተናገረው በእናት ላይ በአባት ላይ መመስከር በወንድም በህት ላይ መመስከር ይቻላል ይከብዳል በራስ ላይም እንደዛ ይከብዳል ነገር ግን እውነት እስከሆነ ድረስ መስካሪ ሆነ እስከቀረብኩ ድረስ ፍትህ መናገር ስላለብህ እውነት መናገር ወኩን ማሳደግ ነው አባቴ የተከሰበት ወንጀል ትክክል ከሆነ አዎ አይቻል ሰምቻለሁ ብለስ ትመሰክራለህ ይሄ ነው ቢመርም እያሉ ነው ሐዲሱ ኢብኑ ሒባን ሶሂህ ብለውታል ከረጅም ሐዲስ ነው ቆርጦ ያመጡት ማለት ነው ረጅም ሐዲስ ማለት ያው ታሪክ የነበረው ቂሷ ነው የሚለው ያው እኛ ምን ፈልገው አሁን ቢመርም እውነትን ተቀበል ብለዋል አንድ ሰው እየመረረው ቢሆን እንዲያለ አለ አለብኝ ብሎ ከተናገረ እንቀበለዋለን መናገርም አለብን ሐቅ እስከሆነ ድረስ ስለዚህ በርካታ ዝሙት ሰርቻለሁ እያሉ ሸሪዓ የሚያዘኑ እርምጃ ውሰዱብኝ ያሉ ሰዎች እንቶች አሉ የጋሚድያዋ ሴት ያየ እንደሆነ ለምሳሌ እምነቷ ለመዲና ካፍር ተባለው ዘሮ አይሰማም እሺ እና ብዙዎቹ እንዲያሰርቻለሁና አቆምብኝ እርምጃው ሰርብኝ እህ ዝሙ ሰርቻለሁ ምን ማለት ነው በአይኔ አይቻለሁ ማለት ነው በእጄ ዳብሻለሁ ማለትሽ ነው ማለት ነው እየተባሉ ይጠየቁ ነበር እስከሚያረጋጋ አረ የለም ዋናውን ሰርቻለሁ እስከሚሉ ድረስ ማለት ነው ላ ዑዝረ لمن አቀረ እንዲያለ ሰርቻለሁ ያለ ሰው ዑዝር አይሰጠውም የሚባል ነገርም አለ ይሄ ምን ማለት ነው ዑዝር የለውም ማለት ያው ካመነ ሌላ ምስክር ጋር እንሄድም ባለው ነገር እናረጋግጣለን እንዳለት ነው አንድ ተከሳሽ እ የተከሰበት ነገር ካመነ ባይሆን እዚህ ጋር እምነት ስንል ተደብድቦ እንደ ኢህአዴግ እንደ ወያኔ እስር ቤት ተቀጥቅጦ የሚያምን ሰው አለ እሱ አይደለም የተፈለገው ሲከተከተማ ሁሉም ያልሰራ ሁሉ ይቀላቀላል ስለዚህ ራሱ ሁር ሆኖ ነፃ ሆኖ ሳይገደድ እንደው አላህን ፈራ እንዲያነገው እንደው አልወሰክም አላየህም ሲባል መቼም ኢማን ያለው ሰው አረሰርቻለሁኝ ነው የሚለው በትክክል በነገራችን ወንጀል ተሰርቶ ያ ወንጀል ቀጥታ ያላህና ባላህና በእኛ መካከል ያለ ነገር ከሆነ ለማንም ማውራት አያስፈልግም እንዲሁ ዝም ብሎ መቶበት ይበቂ ነው ዝሙትም ሆነ ምንም ሆነ ምንም ሆነ በእኛና በአላህ መካከል ያለ ወንጀል ለሰው መናገር አያስፈልግም ለማመን ራሱ ለመመለስ ማለት ነው ነገር ግን በእኛና በሰዎች መካከል ያለ ከሆነ ግን ገንዘብ ወስደ ምናምን ከሆነ የግድኛ ገንዘብ መመለስ ግን ገንዘቡን ስንመልሰውም ደግሞ በሃዲያ መልኩ እንሰጠው እንችላለን ራስን ለማጋለጥ በሃዲያ መልኩ እንሰጠዋለን ገንዘቡ ነው ለሰውየው ስጦታ አስመስለን እንሰጠዋለን ተውበታችን የተሟላ እንደሆነልን ለማለት ነው ሰርቅ ያለውን ካብትለው ሌላ ምቃጠፍተኛ ብሎ ደግሞ ነገር ቢያመጣ አስቸጋሪ ነው እሺ ቀጥሉ ባቡል አሪያ ነው ደግሞ አሁን الباب الحادي عشر باب العارية عن سمرة ابن جندب رضي الله تعالى عنه قال قال رسول الله صلى الله عليه وسلم على اليد على اليد ما أخذت حتى تؤدي رواه أحمد والأربعة وصححه الحاكم طيب باب العاريه 11ኛው باب العاريه ነው العاريه ነው العاريه ሁለቱም ያስከዳል باب العاريه باب العاريه ያም በማጥበቅም በማላላትም ይነበባል ይላል ምን ማለት ነው ምን ነገረኝ ውሶሽ ማለት ነው አርያ ማለት ውሶሽ ويمنعون الماعون ለሰው ማዋስ እንደት ይታያል በሸሪዓችን ነው አዑሪ አርያ የሚለው ኡሪ ከሚለው የተወሰደ ነው ኡሪ ማለት ተጀሩድ ማለት ነው ከልዋጭ ነገር የጸዳ ውሶሽ ክፍያ የለውም ማለት ውሶሽ ላይ አውሰኝ ማመልስልህ አለው ነው ምን ነው የምንሰራውን ሰርተን መልስ ነው እቃው የምናደርገው እንጂ ተለዋጭ የምንሰጠው ብር ነገር ክፍያ ነገር የለውም ስለዚህ ከክፍያና ከልዋጭ ነገር የጸዳ የጠራ ስለሆነ አርያ የሚል ስያሜ ተሰጥቶታል ስለዚህ ውሶች መዋዋስ በእስላም የሚደገፍ የሚፈለግ የሚመሰገን የተወደደ ተግባር ነው ثبت مشروعيته بالكتاب والسنه والاجماع በሶስቱም የእስልምና ማስረጃዎች መረጃዎች የተረጋገጠ ነው ቁርአን ወይምናዑን الماعون ሲል ውሶችን ይከለክላሉ እያለ ሲያወግዝ መዋዋስ ነበረባቸው እያለ ነው وتعاونوا على البر والتقوى ولا تعاونوا على الاثم والعدوان ይላል በሚጠቅም ነገር ላይ ተዋዋሱ ተጠቃቀሙ እያለ ነው አንዱ አንዱ ያግዝ እያለ ነው እንደገና በሐዲስም ሶፍዋን ኢብኑ ኡመያ የተባለ ሰው ማነው ነብያችን ሰለላሁ ዐለይሂ ወሰለም ከሶፍዋን ኢብኑ ኡመያ ቀሚስ ተውሰዋል ተብሏል የብረት ቀሚስ ይባላል ኢጅማዑ ተፈቁ على انها جائزه መዋዋስ በእስልምና የተፈቀደች ነች በማለት ተስማምተዋል ሁሉም ዑለማዎች وقربه مندوب اليها وان للمعير ثوابا ለሚያውሰው ሰው አጅርም አለው ተብሏል الاعاره مستحبه باجماع المسلمين عن سموره ابن جندب سموره ابن جندب كتبالو رضي الله عنه سراون الله لنا قال قال رسول الله صلى الله عليه وسلم يا الله ملكتنيا تناغروال على اليد بجلاي ما اخذت የወሰደችውን መመለስ አለባት حتى تؤديه او حتى تؤديه እስከምታደርሰው ድረስ ማለት ነው ተውሳ የወሰደች እጅ የመመለስ ግዴታ አለባት ለባለቤቱ እስከምታስረክብ ድረስ አንድ ሰው መጥቶ ከቤታችሁ ቃ ከተውሶ ከሄደ መልሶ እዛው ባለቤቱ ጋር እስከሚያደርስ የመመለስ ግዴታ አለበት ማለት ነው መተውሰድም አይደለም የሚባለው ማድረስ አለብን رواه احمد والاربعه وصححه الحاكم على اليد يد ማለት ያው እጅ ታውቃላችሁ የተፈለገው እጅ ብቻ ነው እንደ እጅ ብቻ አይደለም የተፈለገው على الشخص እንደማለት ነው ምን ይጥላቅ البعد واراده الكل እጁን አነሳ ጠቀስን እንጂ አጠቃላይ ሰውየው ነው መቶ የሚያስረክበው እጅ ብቻውን መታ ታስረክብም ስለዚህ ሁሉንም አካሉን ማሰብ ነው ሰውየውን ሶላትን ለምሳሌ ስንፈልግ ረካዓን ራታደንስ ተስቢሃት ትባላለች ሩኩ ትባላለች ረካዓት ትባላለች ያለው ሩኩ ብቻ አይደለም ብዙ ነገር ነው ሶላት ማለት ነገር ግን በተወሰነ ነገር ትጠራለች አሁንም አለል የዲ ማለት በሰውየው ላይ እንደማለት ነው እጅ ብቻ ነው የተፈለገው ማአኸበት የወሰደችው መመለስ አለባት እስከምታስረክብ ድረስ طيب እንግዲህ እዚህ ጋር አለል የዲ ሲል በእጅ ላይ ስንል አካል የአካሉ እጁም ሊሆን ይችላል ወይም ደግሞ እንዲደርስ የማድረግ ግድታ አለበት ማለት ነው ግድ በእጇም ስላስረክቦ ይችላል በሰውም ሊልክለት ይችላል በተለያየ ነገር ሊልክለት ይችላል طيب ያን ነገር የማድረስ ግድታ አለበት ነው በአጠቃላይ ما اخذت ማለት የወሰደችውን ማለት ነው የወሰደችውን ነገር የመመለስ ግዴታ አለባት እስከምታስረክብ ድረስ እንግዲህ ማጥፋት የለብንም ማለት ነው ቢጠፋ ሙሶች መከፈል አለበት ነው የሚያሳየው ለምን የማድረስ ግዴታ አለበት የሚለው አባባል ሐዲሱ በግልጽ ነው የሚያሳየው ቀጥሉ وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم أد الأمانة إلى من ائتمنك ولا تخن من خانك رواه أبو داود والترمذي وحسنه وصححه الحاكم واستنكره أبو حاتم أبو حاتم الرازي طيب وعن أبي هريرة رضي الله عنه أنه قال قال رسول الله صلى الله عليه وسلم أد الأمانة إلى من ائتمنك ولا تخن من خانك رواه ابو داود والترمذي وحسنه وصححه الحاكم واستنكره ابو حاتم الرازي واخرجه جماعه من الحفاظ وهو شامل للعاريه <clears throat> አቡ ሁረይራ ስራቸውን አላህ ይወደላቸውና ነብዩ ሰለላሁ ዐለይሂ ወሰለም ادي الامانه ادرهن تو اسركب ادرس مجلس الامانه فندرس ملس ولا تخن اتكدا ማን ኻነከ የከዳህን ያታለለህን ግልጽ ነው እከሌማ አታሎኛል ቆይማ አታለዋል አይባልም አንተ አደራ ከሰጠህ ባደራ አደራን ተወጣ ባጭበረበረብህ ደግሞ በራሱ ችሎ ጠይቀው አንድ ሰው የሆነ ዕቃ አስቀምጠንበት ያን ዕቃ እንዳልሆነ ቢያደርግብን እሱ ደግሞ እኛ ጋር ያስቀመጠው ዕቃ ካለ አደራውን ባደራ አንጥሰውም በሰጠን መሰረት በተዋዋልንበት መሰረት እናስረክበዋለን እከለ እንዲህ አልጎኛ ብለህ አታሎኛ ብለህ አታታለው አይቻልም رواه ابو داود والترمذي ሁለቱ ዘግበውታል وحسنه ማለት حسن هذا الحديث الترمذي الترمذي ጥሩ ነው ሐኪም ደግሞ በጣም ሷሂብ ነው ግን አጣ አራዚዩ ራዚ የሆነ ሀገሩ ማና ወሃቲ ለማንኛውም አخرجه جماعه من الحفاظ حادثን ተቀው ከሚሐፍዙ ሰዎች መካከል ብዙዎቹ ዘግበውታል እዚህ حادث መልእክት وهو እርሱ ካተታ ወይ ማካታች ነው للعاريتي አደራህን ተወጣ ሲል የተዋስከውንም ነገር በተዋስከው መሰረት አስረክም ማለትን ያካትታል ነው የሚለው ወሆ ሻሚልን ይሄ ሐዲስ ይሄ ምክር አዲስ አማና ያመን ተመነከ የሚለው ለአደራ ብቻ አይደለም ውሶሽ ተተዋል ማለት ነው ባባችን ውሶሽ ሐዲስ ያመጣው ግን ስለ አደራ ነው እንዴት ነው ይስማማል እንዳንል ተታልና በውስጡ ሐሰን ነው ሼኹል አልባኒ ሰሂህ ብለውታል ብዙ ጦርቅ ስላለው ተሰባስቦ ወደ ሐሰን ይደርሳል ብለዋል ላ ተኹን ላ ናህያ ነች ላ ተኹን ተጀዝሞ አማናህን አትብላ ስለዚህ አድረስ ነው ሰውየው አንተን የከዳህ ሰው ቢሆን እንኳን አትክደው አንተ መጥፎ ለሰራብህ ሰው ጥሩ ሰርተህ ማሳየትና ማስተማር ያለብህ እንጂ ለመጥፎ መጥፎ ምላሽ ሰጥተህ አይደለም ነው ቀጥሉ وعن يعلي بن أمية رضي الله تعالى عنه قال قال لي رسول الله صلى الله عليه وسلم إذا أتتك رسلي فأعطهم فأعطهم ثلاثين درعا قلت يا رسول الله صلى الله عليه وسلم أعارية مضمونة أو عارية مودة, مودة قال بل عارية مودة رواه أحمد وأبو داود والنسائي وصححه ابن حبان وعن يعلى ابن أمية رضي الله عنه قال لي رسول الله صلى الله عليه وسلم إذا أتتك رسلي فأعطهم ثلاثين درعا قلت يا رسول الله أعارية مضمونة أو عارية مؤداه رواه أحمد وأبو داود والنسائي وصححه ابن حبان يعلى ابن أمية የተባለው ሰው ነብዩ ሰለላሁ ዐለይሂ ወሰለም ለኔ የመከሩኝ የነገሩኝ ነገር አለ ነው ቃለሊ ብለውኛል ማለት ነው ማን መልእክተኛው ምን አሉ اذا اتتك رسلي መልእክተኞች ሲመጡህ አንተ ጋር ሲደርሱ ማለት ነው اذا اتتك ማለት በመጣችህ ጊዜ ሩሱሊ መልእክተኞች ብዙ ሰዎች እንደ ሴት ነው የምናናገራቸው اذا اتوك ማለት ይችል ነበር በመጡህ ጊዜ ግን በመጣችህ ጊዜ ነው የሚያሳየው ቃላቱ اذا اتتك ለሴቷ አተትከ ነው የምንለው ለወንዱ አታከ ነው የምንለው ሁለት ከሆኑ አተያከ እንላለን ብዙ ከሆኑ አተውከ እንላለን አሁን اذا وكل جميع مؤنث የሚባል ነገር አለ اذا اتتك በመጣች ጊዜ ሩሱሊ መልእክተኞች በመጣች ጊዜ አንተ ጋር በደረሰች ጊዜ فاعطهم ስጣቸው ይው فاعطهم አለ መዝመድ ሰላሲነ ድርአን ሰላሳ የብረት ቀሚስ ስጣቸው አንቱ የአላህ መልከኛ ሆይ ተዛዙህ ምንድነው አዓሪየቱን መድሙነቱን ተከፋይ የሆነ ትውስ ነው የምሰጣቸው አው አሪየቱን ሙአዳቱን ወይስ ተመላሽ የሆነ ትውስት ነው የምሰጣቸው ብዬ ስጠይቃቸው ቃለ አሉኝ በል عاريه مؤداه ተደራሽ ወይም ደግሞ ተመላሽ የሆነ ስጦታ ማን ነው ተውስት ነው ተውሳቸው በማለት መለሱልኝ ነው የሚለው ምንድነው ልዩነቱ ሲነገሩኝ عاريه مضمونه ተከፋይ የሆነ ተውስት ነው የምሰጣቸው ወይስ አው عاريه مؤداه ተደራሽ ወይም ተመላሽ የሆነ ተውስ ነው ወይም ሰጣቸው የትኛውን ነው ሲላቸው ሙአዳ ነው አሬቱ ሙአዳ ነው የሚደረስ የሆነ ተውስ ነው አሉ ሁለቱ ለውጡ ምንድነው ተከፋይና ተመላሽ ማለት ዲርአን ዳሯን በከስራ ምናረጋት ቀሚስ ሲባል ቀሚስ ራሱ ቀሚስ ነው አረበኛ ምን الحديد የሆነው ነው ለጦር ለው እንደማለት ነው ዶማና ተቀረሽ ዶማን ዶማን ያለው ዋስትና ያለው እሺ ዶማን ማለት التزام من يصح تبرعه التزام من يصح تبرعه ما وجب على غيره مما ما بقى في ذمه الغير ከጠፋ ልትከፍል መያጆ ዋስ ነገር እንደማለት ነው ዋስ እያሰራ ስጥ እንደማለት ነው ወይ ማውሳቸው ሙአዳ ያው ሊያደርሱልህ ሊመልሱልህ የሚችሉ የሆነ አማና እንደማለት ነው አዳኡል አማና ሙአዳህ طيب اذا طلبها صاحبها فهي التي يجب اداؤها مع بقاء عينها فهي الامات مردة نفسها فان تلفت ለም تضمن بالقيمه ሙአዳህ ማለት ከጠፋች ጠፋች ነው ያ የተዋሰው ነገር ከጠፋ ጠፋ ነው የሚመለስ ነገር የለም ሙአዳማ ካለ ያን ዕቃ ማስረከብ ከሌለ የለም ነው መድሙና ማለት ግን ዋስትና ሲዞ የሚወስደው ማለት ነው ብጠፋም ሊከፍል ማለት ነው ስለዚህ ነብዩ አለይሂ ሰላቱ ወሰለም ከጠፋችም ጠፋች ካለች ግን የመመለስ ግዴታ ያለበት የሆነውን ትውስት አውሳቸው እንደማለት ነው እሺ ቀጥሉ وعن صفوان بن أمية أن النبي صلى الله عليه وسلم استعار منه دروعا يوم هنين فقال أغصب يا محمد قال بل عارية مدمونة رواه أبو داود والنسائي وصححه الحاكم آه، وأخرج له شاهدا ضعيفا عن ابن عباس طيب وعن صفوان بن أمية رضي الله عنه أن النبي صلى الله عليه وسلم استعار منه دروعا يوم حنين فقال أغصب يا محمد قال بل عارية مضمونه رواه أبو داود وأحمد والنسائي وصحح الحاكم وأخرج له شاهدا ضعيفا عن ابن عباس ሶፋን ኢብኑ ኡመያ ነው የሚያወራልን ነብዩ ሰለላሁ ዐለይሂ ወሰለም ተዋሱ ኢስተዓረ ማለት ተውሰው ነበረ ከማን ሚንሁ ከራሱ ከሱ ማለት ነው ከማን ከሶፍዋን ድሩዓን ቀሚሶችን መቸ የውመ ሁነይን የሁነይን ዘመቻ ጊዜ ሁነይን ማለት በስምንተኛው ዓመተ ሂጅራ ከፈትሁ መካ ቀጥሎ የተዘመተ ዘመቻ ነው ሁነይን ባሁኑ አጠራር በጧይፍና በመካ መካከል የሚገኘው ሸረቋማ ቦታ ነው ሁነይን ማለት ويوم حنين اذ اعجبتكم كثرتكم فلم تغني عنكم فئاتكم شيئا وضاقت عليكم الارض بما رحبت ብሎ አላህ ይገለጸው መካ ስትከፈት اذا جاء نصر الله والفتح ورايت الناس يدخلون في دين الله افواجا ነው የተባለው መካ ስትከፈት ሙስሊሞች ቡድን ቡድን ማን ነው ሰዎች ቡድን ቡድን የሆኑ ሲሰርሙ ተብሏል መካ ሲከፈት ያ ሁሉ ሱሐባ በኃይለኛው ማን ያሁሉ ካሃዲ ሰልሟል ወዳውኑ ያሁሉ እንደሰለመ ደግሞ ወዳውኑ ወደ ሆነን ዘመቻ ነው የዘመት ነብያችን እና ሲሄዱ ዛሬ በቁጥር ማን ሳንጠቀም አሉ እንግዲህ መቼስ ትንሽ እናገኛን አንቻላለን በቁጥር ማነስ እስካሁን ስንጠቃ ነበር ዛሬ ቁጥራችን ሰፊ ሆኗል አንነካም አሉ ነው እንዲያላ አላህ በቁጥርማ ከሆነ አሳያቸዋለሁ ብሎ ያልጠበቁት ኃይለኛ ጦር መጣባቸው ወየውመ حنين አላህ الله ሁነይን አስተውስ ኢድ አጀበቱ ከትረቱኩም የቁጥራችሁ መብዛት አስደንቋችሁ ነበረ ግን ምንም የቁጥር መብዛት ዋጋ አላመጣላችሁም ፈለም ተሆነ አንኩ ፊያትኩም ሻ መሬት ከመስፋቷ ጋር ጠበበቻችሁ መጃጁ ጠፋችሁ ተደናበራችሁ ያን ጊዜ እንደገና ኋላ ላይ ነው አንሰራተ የተመለሱ መጀመሪያ ላይ ኃይለኛ ጥቃት ነው የደረሰባቸው እና የዛን ቀን ድሮ የብረት ቀሚሶችን ተውሰው ነበር ነብዩ ሰለላሁ ዐለይሂ ወሰለም አውሰኝ ማንጣማ ብለው ሲወስዱት فقال اغصه يا محمد ያላቸው መቀማቱ ነው እንደ መዝረፉ ነው እንደ ምንድነው ያላቸው ነው قال بل عاريه مضمونه ራ ዘረፋ አይደለም አሉት عاريه مضمونه ዋስትና ያለው ትውስ ነው ውሶች ነው ይወሰኩ ቢያለው መልስልሃለሁ ቢጠፋ ዋስትና ለሃይዘሁ رواه ابو داود واحمد والنسائي وصححه الحاكم واخرج له ለዚህ ሐዲስ ዘግቧል አውጥቷል ወይ ማምጥቷል ማን ሐኪም ሻሂደን ضعيفا ደካማ የሆነ ከማን ከብኑ አባስ ይሄ ሶፋን ሐዲስ ነው ኢብኑ አባስም የዘገቡት ሐዲስ አለ እያለን ነው ሐዲሱ ዝሮ ዝሮ ሐሰን ነው በድጋፉን በምንም ብሎ ሐሰን ደርሷል ሐዲሱ ان الله يأمركم ان تؤدوا الامانات الى اهلها الى الله የተሰጣችሁን ትውስ ወደ ባለቤቱ መልሱ ብዙ ሐዲሶች ነው ያነበብነው የቁርአን አንቀጽም ማለት ወይም ነው ማውና አይተናል ان الله يأمركم ان تؤدوا الامانات الى اهلها ሚል አይተናል በርካታ አህካሞችን ከዚህ ማውጣት እንደምንችል ነው የሚያሳየው ካሁን ካሳለፍናቸው ሐዲሶች ብዙ ሐዲሶችን የቀራ ነው አሪያ ማለት አንድ ንቃ ሰጥቶ ጥቅሙን የንቃ ወስደህ ተጠቅመህበት መልስልኝ ማለት ነው ኢባሃቱ መናፊል አይን የአንድ ነገር ጥቅም ለሌላ ሰው ማዋስ መስጠት እቃው ግን እንዳለ ሆኖ ሳይነካ የተዋሰው ነገር ማለት ነው በዛም ላይ ልዋጭ የሌለው ክፍያ የሌለው ማለት ነው አርያ መሽሩዕ ነው ይሄ ሐዲስ ደግሞ እንዴ ብቻ ይለያል ጥሩ ነው አጋሱብን ያ መሐመድ የመጀመሪያው ሀዲስ ይሄን ተመሳሳይ ነበር ሌላው ነብዩ ሰለላሁ ዐለይሂ ወሰለም ያላቸው ችሎታ ይቅርባይነታቸው ፍትሃዊነታቸው ይንጸባረቃ ከዚህ ሀዲስ። እስቲ የሚነግረኝ ማን ነው የነብያችን ፍትሃዊነት የነብያችን ቻይነት የነብያችን ይቅርባይነት የሚንጸባረቀው ከምን ቃል ነው ማድሙና طيب ተከፋይ ነው ማለታቸው እሱም አንድ ነው ሌላም ሶፋን ኢብኑ ኡመያ በአሁኑ ሰዓት አልሰለመም ይባላል ሶፋን ኢብኑ ኡመያ በዛን ሰዓት አልሰለመም لا يزال حين استعار الادراع ادراع منه على الشرك በሽርክ ላይ ነበር ያለው ከመሆኑ ጋር ነብዩ አለይሂ ሰላም ያው በሽርክ ላይ ያለ አንተ ንብረት ሙሰይ ይበቃል ምን አገባ አዎ የቀማ ሆኖ ቢል ነገር ግን ዋስትና ያለው ቢጠፋ እንኳን መከፍልህ ትውስ እየወሰኩ ያለሁት ማለታቸው ለሶፋን እኮ ቢጠፋ መከፍልሃለሁ ይያሉት ነው ሶፋን ባጋጣሚ ሰለመ ፈተረከሃ ቢርዷሁ ተውለት በፍቃዱ ይያለ ነው ማን ነው ፈተረከሃ ቢርዷሁ ከሰለመ በኋላ ትችላለህ አልፈልግም ማለት ሱብሃንአላህ ሊከፍሩት እሳቸውን ከብረውት ነበረ አልፈልግም ማለት እሳቸው ግን በዋስና ነው የወሰዱት ሌላው ተውኪል እስቲአራ ፍልስቲአራ ይቻላል ነው በተውስ ላይ ሰው መወከል ይቻላል እንዲህ ያለው ነገር ለከለ ሰጥልኝ አውስልኝ ብሎ ማዋስ መቀበልም ይቻላል የተዋስኩት ቃል ነበርና ይሄን ቃል አድርስልኝ ብሎ እንደዚህ ነገር ይቻላል ችግር የለውም ነው አላየሃል ይቅርባይነት ጥሩ ነው ሌላው ሁስኑ አደብ الاسلام ነው የኢስላም ስርዓት በጣም ማማሩ ኢስላም ማለት ዲኑ ሰላም ወልዊአም ነው ለሰው ልጅ ተስማሚ የሰላም እምነት ነው ላ ተኹን መን ኻነከን ያለው የከዳህን እንኳን አትክዳል ነው እንኳን ያልከዳህን hatta ከከዳህ ሰው ጋራ መከዳደህ የለብህም እንኳን ካልከዳህ ጋራ ወጀዛኡ ሰይአትን ሰይአቱ ምትሏን ይሄ ቁራፈው ነበር መጥፎ የሰራ ሰው ደሞዙ መጥፎ መሰራቱ በሱ ላይ ግን ወላ ተኩን መን ኻነከ ይሆን ማታ ይከዳህ ሰው አትክደው አታታለው ማ ይሄ ባህር ይጣበቅብሃል ነው فمن عفا واصلح فاجره على الله ولمن صبر وغفر ان ذلك لمن عزم الامور فعاقبوا بمثل ما عوقبتم به በጣም የቁርአን መልእክት አለ የተበደለ ሰው የበደልና ከመበደል ይችል ነበር መበቀል ومع ذلك ግን ማለፍና ይቅር ማለት ተመራጭ እንደሆነ በግልጽ ያሳያል والحرمات قصاص فمن يتدى عليكم فاعتدوا عليه بمثل ما اعتدى عليكم በጣም ብዙ ነው በእናንተ ድንበር ያለፋችሁ ያለፈባችሁን ሰው በሱ ላይ ድንበር ለፉበት በዛው መሰል ድንበር ለፉበት ማለት ያውቀጡት ማለት ነው خذي ما يكفيك وولدك بمعروف ላንቺም ለልጆችሽም የሚበቃ ያክል ወሰጃሏት ሂንድን ከአቡ ሱፊያን ክስ የቤት ወጪ በቂ አይሰጠኝም ብላ ጠይቃ የሚበቃሽን ያህል ከኪሱም እንደወጣ ማድረግ ይቻላል ብለዋል ሴቶች እንዳሰሙ انصر اخاك ظالما او مظلوما انصر اخاك ظالما او مظلوما ወንድምህ ወንድምህን እርዳው ሲበድልም ሲበደልም ሲበደልም ሲበድልም ሲበድል ተረዳውልህ ሲበድል እጁን ያዘው ማለት ነው አደቢያ ስርዓት ያዝ ይለፈው على اي حال كتاب العاريه እንግዲህ ይሄን ይመስላል መዋዋስ ጥሩ ነው ማዋስ ጥሩ ነው ባይሆን ጥሩ የሚመልስ ተዋሽታ ሲገኝ ነው ተወስ እያለ እየወሰደ በዛው የሚቀርሰው ብዙ ሰው አለ ይሄ ኃላፊነትና አማናነቱን አለመወጣት ነው አማናን መወጣት አለብን ያዋሰንን ሰው መርቀን ዱአ አድርገን ጀዛከላሁ ኸይረን ብለን መመለስ ባህራችን ይሁን እሱ እስከሚጠይቀን መጠበቅ የለብንም ምንም እንዋስ ምን አካፋ ይሁን ዶማ ይሁን መቆፈሪያ ይሁን መሳሪያ ይሁን ማንኛውም ነገር ይሁን የተዋስነውን ነገር በአግባቡ በስርዓት መመለስ ይኖርብናል ያ ከሆነ የሚያወሱ ሰዎችም ከማዋስ ወደ ኋላ አይሉም አለዛ ያለው የለኝም እያላት የለኝም እያለች የምትዋሰው ቃም ታጣለ ታጫለሽ ነው ኢንሻአላህ ለዛሬ እዚህ